عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه آه، درسنا يكون من كتاب بلوغ المرام من أدلة الأحكام في كتاب الحج في باب الإحرام وما يتعلق به نعلنه من يقرأ المثنى فليتفضل مشكورا مشكورا السلام عليكم ورحمة الله وبركاته أستاذنا وعليكم السلام ورحمة الله بسم الله الحمد السلام ورحمة الله العالمين الصلاة والسلام على رسول الله صلى الله عليه وسلم وعن أبي هريرة رضي الله تعالى عنه قال لما فتح الله على رسوله مكة قام رسول الله صلى الله عليه وسلم في الناس فحمد الله وأثنى عليه ثم قال إن الله تعالى حبس عن مكة الفيل وسلط عليها رسوله والمؤمنين وإنها لم تحل لأحد كان قبلي وإنما أحلت لي ساعة من نهار وإنها لن تحل لأحد بعدي فلا فلا ينع صيدها ولا يختلى شوكها ولا يحل ساقطة ساقطتها إلا المنشد ومن قتل له قبل, قبل فهو بخير النظر فهو بخير النظرين فقال العباس إلا الإذخير يا رسول الله فإنا, فإنا نج نجعلها في قبورنا وبيوتنا فقال إلا الإذخير متفق عليه طيب وعن أبي هريرة رضي الله عنه أنه قال لما فتح الله تعالى على رسوله مكة قام رسول الله صلى الله عليه وسلم في الناس فحمد الله وأثنى عليه فحمد الله وأثنى عليه ثم قال إن الله حبس عن مكة الفيل وسلط عليها رسوله والمؤمنين وإنها لم تحل لأحد كان قبلي وإنما أحلت لي ساعة من نهار وإنها لن تحل لأحد بعدي فلا ينفر صيدها ولا يختلى شوكها ولا تحل ساقطتها إلا لمنشد ومن قتل له قتيل فهو بخير النظرين فقال العباس إلا الإذخر يا رسول الله إنا نجعله في قبورنا بيوتنا فقال إلا الإذخر متفق عليه وعن ابي هريره ማለት روي عن ابي هريره كابو هريره تزገበ ተወራ انه قال ابو هريره قالو ማለት لما فتح الله تعالى الله በከፈተ ሰዓት አላ رسوله በነብያችን ላይ መከተ መካም ትባለዋን ሀገር በሳቸው ቁጥጥር ባደረገላቸውና የመክፈቱ ዜና በተሰማ ሰዓት ቃመ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ቆሙ ፊናሲ ማለት በሰው መካከል ፊ ማለት ውስጥ ነው የሚያመለክተው ኢን እንደማለት ነው በእንግሊዝኛው ፊናስ በሰው መካከል فحمد الله አላህን አመሰገኑ واثنى عليه በአላህ ላይ ሙዳሴን አቀረቡ ማመስገን ማወደስ ثم قال ከዚህ ቀጥለው አሉ فحمد الله ان الحمد لله የሚለው ነው واثنى عليه ማለት ያው በአላህ ላይ ምስጋናዎች እንዲህ አለ እንዲህ አለ እያሉ ስለ አላህ ማውራት ነው ثم قال ከዚያም አሉ ان الله الله ማለት ሐበሰ አግቷል አሉ ሐበሰ አግቶታል ወይም ከልክሏል አመከተ ወደ መካ ከመድረስ ከልክሎታል አግቶታል አልፊለ ማለት ዝሆኑን ዝሆኑን ያው አስሐበል ፊል እንግዲህ አለም ተራ كيف فعل ربك باصحاب الفيل የተባለው መካን ሊያፈራርሱ እንደመጡት የተወሰነ መንገድ ከመጣ በኋላ ዝሆኑ ከዚህ በኋላ አልነቃነቅም ማለት ወደ ሐረም አልገባም ማለት እዚህ ወደ ሚና ካይኮ ቀርበዋል ደርሰዋል ግን ክልሉ ሐረም ክልሉ ማለት አይደለም ወደ መጡበት ሲመልሱት ይጓዛል ወደ መካ ሲያዞሩት በጭራሽ አልሄድም ይላል ምን ሆነ حبسه الله الله አገተው አላህ ከለከለ ወደ መካ እንዳይገባ وسلطوا عليها رسوله والمؤمنين النبيين عليه الصلاه والسلام وسلطوا عليها መካ ላይ ያው እንዲንፈራሰሱ ወይም ደግሞ እንደፈለጉ እንዲገቡ አደረጋች አደረገ ፈቀደ ለማን ረሱላሁ ለመልእክተኛው ወልሙእሚኒን ላማኞች ለሱሐቦችም መካ እንዲቆጣጠሩ ፈቀደላቸው በመካ ሰዎች የበላይነትን ሰጥቶ ለነብያችን አለይሂ ሰላቱ ወሰለም መካን እንዲቆጣጠሯት አደረገ አስሐበል ፊል ሲመጣ ግን ወደ መካ መግባት ያቃተው አስለን እንኳን እንደመቆጣጠር ይሄ ጸጋ ነው እንግዲህ አላህ ዋለልን ጸጋ ነው ብለው እያመሰገኑ ነው ይሁን እንጂ አሉ ወኢነሃ ይቺ መካ የምትባለው አገር ለም ተህለ ለአሐድን ካነ ቀብል ያሉ ከኔ በፊት ለነበሩ ሰዎች ተዋግቶ መግባት እንደዚህ ተፈቀደላቸውም አሉ وانها السيطره على مكه በመካ ላይ መግባት ላልተፈቀደችም لاحد ለአንድም ሰው አልተፈቀደችም መች ካነ ቀብል ያሉ ከኔ በፊት ለነበረ ለም አፍራሽ ነች ግን ላለፈ ነገር ነው وانما احلت لي ለኔም ቢሆን የተፈቀደችውም አሉ ሰዓተ ምን ነው ከቀኑ የተወሰነ ሰዓት የተፈቀደልኝ እንጂ hatta 24 ሰዓት አልተፈቀደልኝ ማለታቸው ነው ከቀኑ የተወሰነ ሰዓት ተፈቀደልኝ በዛቸው ሰዓት መካን ለመቆጣጠር ሻልኩ ያሉ ነው وانها ይቺ መካ ለን ተህለ ቅድም ለም ነበር አሁን ደግሞ ለን ነው ትርጉም እንዲገባቸው ለወደፊት ነው ለን አፍራሽ ነች አፍራሽነቷ ባለፈው ጊዜ ሳይሆን ለወደፊት ነው ለን ተህለ ወደፊት አትፈቀድም ማለት ነው ለአሐድ ለአንድም ሰው አትፈቀድም وانها لم تحل لاحد كان قبلي ከኔ በፊት ለነበረ ሰውም አልተፈቀደችም ከኔ በኋላም ለሚመጣው አልተፈቀደችም ለኔም ቢሆን የተፈቀደች ለተወሰነ ሰዓት ብቻ ነው አሉ ስለሆነም ፈላዩ ነፈሩ ሰይዱሃ መካ ሐረም ውስጥ ያለ አውሬ ምንም ይሁን ምን ፈላዩ ነፈሩ ማለት አያባረሩትም አያስበረግጉትም እንደው ከተኛበት ራሱ ማስበርግግ አይቻልም እንኳን መግደል ተንፊር ማለት ነፈር ማለት ካለበት ቦታ መቀስቀስና ውጣ ማለት ወላ ይختላ ሸውኩሃ ወላ ይختላ ሸውኩሃ ማለት እንግዲህ ሸውክ አለው ያው ሾክ ሾክ ማለት ነው ሸውክ ማለት ግን እዚህ የተፈለገው ሳሩ ዛፉ ግጦሹ ያው አይታጭድ የማይቆረጥም ማለት ነው ይختላ የሚለው ያው ወላ ይختላ ወላ ይقطعው እንደማለት ነው አይቆረጥም አይነቀልም ሸውኩሃ ዛፎቿ እሾሆቿ ሳሮቿ ولا تحل አትፈቀድም ሳቂጧቱሃ ማሰቀጦ في الحرم حرم ውስጥ ወርቃ የተገኘች ቃም አትፈቀድም ማንሳት አይፈቀድም እያሉ ነው ኢላ ሊሙንሽድን የጠፋችሁ ለሚዘው ካልሆነ በስተቀር ሙንሽድ ማለት ኢላ ሊመን ይخبሩ መን ያው መማፀን እንደማለት ነው ሙንሽድ ኢንሻድ ማለት የጠፋው እቃ የጠፋው እያሉ መናገር ሙንሽድ ይባላል ሙንሽሪ ሙንሽድ ማለት ሙዓርፍ እቃ የጠፋቸው እያለ ማስታወቂያ የሚሰራ ማለት ነው ከመካ ውጭ ሲሆን የወደቀ እቃ ማንሳት ይቻላል እንዴ ያው ለባለቤቱ የጠፋችሁ ለማለት እንጂ ምን ማለት ነው ለውጡ ምንድነው ሌላ ቦታ ከሆነ ባለቤቱ ከተገኘ ልሰጠው ባለቤቱ ከጠፋ አመት ያህል አሳውቄ ከጠፋ ለተጠቀሙ ብሎ ማንሳት ይቻላል አስለን ባለቤቱ ቢጠፋ መጠቀም አይቻልም እዛው መተው ባይሆን የጠፋችሁ ለማለት አንስቶ ቢያሳይ ችግር የለው መካ የተለየ ነው ውጭ ወንጀል የሆኑ ነገሮች መካ ላይ እንዲያሰሯቸው ይላል መካ ላይ ከተሰሩ ወንጀላቸው ይከብዳል ለማለት እንጂ ውጭም እኮ ያው ክልክል ናቸው አሁንም የወደቀ ውጭ ቢሆን ቢነሳ አንስቶ የጠፋችሁ ነው የሚባለው እንጂ አይበላም ነገር ግን ባለቤቱ ከጠፋ መጠቀም ስለሚቻል ነው حرام ላይ ግን ላ ኢላ ለሙንሽዲን ነው የጠፋችሁ ለሚል ብቻ ነው የሚፈቀዱ ማንሳት ወመን ቁቲለ ለሁ ቀቲሉን ወመን ቁቲለ ለሁ ለርሱ የተገደለለት አለ ቀቲሉን ተገዳይ ቢማና መቅቱሉን እንደማለት ነው فهو بخير النظر የተገደለለት አለ የተገደለበት አይደለም ወመን ቁትለ ለሁ የተገደለበት ቢሆን ቻለ ነው ቃቲሉን ተገዳይ ፈሆርሱ بخير النظرين ከሁለት አስተያየቶች አንዱን የተሻለው መውሰድ ይችላል ይሻለኛል የሚለውን ማለት ነው بخير النظرين ማለት بمعنى يختار احد الامرين ከሁለት አንዱ ይምረጥ ነው ምንድነው እሱ ከሁለት አንዱ ከሁለት አንዱ ይምረጥ ምንና ምን ያው ሰው የተገደለበት ሰው ያለው አማራጭ አንድ ምቂሷስ ነው የገደለ ገደላ በሚለው ወይም ዲያ ነው ነፍስ ዋጋ ጉማ ይሉታል ወይም ነፍስ ዋጋ ይሉታል بخير النظر ከሁለቱ የተሻለውን ይውሰር ነው طيب ይሄን ሲናገሩ ባጋጣሚ ምንም ነገር መካ ውስጥ ያለ ነገር ሾህ አይቆረጥ ሳሩ አይታጨድ እንጨቱ አይቆረጥ ዛፍ አይቆረጥ ሲሉ فقال العباس አጎታቸው ነው አልዓባስ ابن عبد المطلب ማለት ነው ኢላ ለዝኽር ያ ረሱላህ አረባ ይሁን ይፈቀድ ይፈቀድልን አላቸው እዝኽር እዝኽር ማለት ሰንበለጥ ሳር ታቃላችሁ ሰንበለጥ ሳር ይሉታል አንዳንዶቹ አንዳንዶቹ ደግሞ የሚሸተው ሳር ምንድነው በሚባለው ሽታ ያለው ሳር አለ ለስለስ ያለ እንደ ጉዝጓዝ የሚጠቀሙት ጠጀ ሳር ታቃላችሁ አሩቲማ ዛፍ ነው ሳር አይደለም ሳርና እኮ ቅጠል ይለያያል ኢላ الادخره ጠጀ ሳር ነው ጠጀ ሳር ወይም ሰንበሬ ሳር በሉት እሱ ሲቀርበሉልን አላህ አላቸው ለምን فإنا እኛ ነጃልሁ እናደርገዋለንና እንጠቀመዋለንና في قبورنا ቀብሮቻችን ላይ ወቡዩቲና ቤቶቻችን ላይ አለ ቤት ላይ ክዳን የሚጠቀሙት ያው ድሮ ቆቆሮ ይላል አይደለም ሳር ቤት ነው ቀብር ላይ ማለት ለህዱ ሲደፈን ብሎኬትም ከሆነ በብሎኬት በብሎኬት መካከል ላይ እንደ ማጣበያ ይጠቀሙታል ወይ ደግሞ እንጨት ነው ብዙ ጊዜ የሚያቆሙት እንጨቱ ሲቆም ምርግ ይመርጉታል ለህዱ ላይ ለዛ እንዲመች በሳር ይደፍንታል ሸንቆ ሸንቆር ማለት ነው ለዛ እንጠቀመዋለንና ይሄ ጉዳይ በጣም ወሳኝ ስለሆነ ለሱ ይፈቀድናላቸው በሌላ ሪዋያ فإننا نستخدم لقيننا የሚል ነገር አለ ወርቅ የሚያቀልጡ ሰዎች እሳት ማያያዣ ይጠቀሙታል እሱን ለዛ ምን እንጠቀመዋለን አላቸው ይላል እንግዲህ فقال ነብዩ አለይሂ ሰላቱ ወሰለም አሉ الا الرس ሲቀር እሱ ሲፈቀዳል እሱ ስለጠየቃቸው የሚፈቅዱት አጋጣሚ እሱ ሲናገር ወህዩ ሲመጣ ተገጣጠመ ማለት ነው እንጂ ከአባስ ይዘው ለድኸለ ብለው ፈቀዱ ማለት አይደለም እሱ ይሄን ጥያቄ ሲያነሳ አጋጣሚ ሆኖ ወህላቸውና الا الادخره የሚለውን ተናገሩ ይላሉ ዑለማዎች متفقون عليه ቡኻሪና ሙስሊም ጠቅለል ባለ መልኩ መካን በከፈቱ እለት ስለ መካ የሰጡት ኹጥባ ነው እንግዲህ ኹጥባቸው ሰፋ ያለ ነው ግን ከዛ መካከል አሁን የተረጎምነውን ተናግረዋል ጠቁመዋል ነው የሚለን ኢፋዳ بالعلم وقت الحاجه اليه ሰዎች በሚያስፈልጋቸው ሰዓት የሚያስፈልገው ትምህርት ሊሰጣቸው ይገባል ነው ያው መካ ሲከፈት መካ ላይ ሰው ልጅ በቸው ሲገባ ዛፍ ሊቆርጥ ይችላል ሳር ላጭድ ይችላል ብዙ ነገር ስለሚደረግ ይሄን ነገር ወሳኝ ስለሆነ ቀድሞ ለህዝቡ ማሳወቅ ወሳኝ ስለሆነ አሳወቁ ማለት ነው ሌላው የመካን ክብር ነው የሚያሳየው የመካ ክብር ከሐበሻ አካባቢ የመጣው አብርሃ ከተት ብሎ መካ ሊያፈርስ ሲመጣ አላህ Subhanahu Wa Ta'ala ለመካ ካለው ከበረታ የተነሳ መግባትን ከለከለው ምክንያቱም የሚገቡት ለክብር ሳይሆን ለማውደም ነበረ ያውቂ ሰውን ታቃላችሁ ሰዎች ወደ መካ ይጎርፋሉ ምንድን ምንቅጣቸው ነው ሲል አብርሃ እዛ የሆነች ከአባ የምትባላለች እሷን ለመጎብኘት የሚሄዱት አሉት እንዴት ያለች ናት እንዴት ያለች አዳ እዚሁ የመን ላይ ለምን አንሰራላቸው ማሽን አስመስለን አለ የመንና ሀበሻ የዛን ጊዜ በአንድ ነበር ግዛቱ ይባላል የዛሬና ያርገውና ሀበሻ ሰፊ ነበረች ለሰባ አመት አስተዳደራለች የመንን ይላል ሀበሻ እና ከዛ ሰራላቸው የመን ላይ እዛ የመጡ ይጎብኙኝ ወደዛ ምን ወሰዳቸው ብሎ ማለት ነው ከሀበሻ ምሄዱም ከዛ ምሄደው እዚህ ይገላገል ብሎ ማለት ነው በባህር ስለነበር የሚመጣ ይዛን ጊዜ ከዛ የሆኑ አረቦች እንዲህ ያለ ከሰው መንግስት እንዲህ ያለ ሰራ ሲባል ሲሰሙ አንዱ ቀስሮ ተደብቆ ሄዶ ያቺ የተሰራችውን ቤት እንደ ሰገራ በሰገራ በካክሎ አፈራር አበላሽቷት መጣ ይባላል አብርሃ ሰማያን ነገር ማን ነው እንዲህ ያደረገው ሲል ከወደ ሳውዲ ወይ ሳውዲ ቆይ ከአረባ ደሴት የመጣ ነው እንደዚህ ያደረጋ ሲላቸው አርክ ለሶች ታማኛ የምናቅበት እኛ እናቅበት እንደሚለው ለማፍረስማ እኛ ሄደና ፈርስላቸው የለ ብሎ ግን ክተት ብሎ መጣ ማለት ነው መቶ መቶ ትንሽ ይቀራቸው አገዳቸው በአጋጣሚ እዚያ አካባቢ ግመሎችን አግንተው ያው አቡ ጣሊብ ነው እንትን ግመሎች ነገር ወሰዱበትና አብዱ ሙጣሊብ ነው እንጂ ወሰዱበትና እባካቹ ግመል ልቀቁልኝ አላቸው ይሄ ሰው ምንድነው ቅጡ እኛ ቤቱን ልናፈርስ መተን የካባ ጉዳይ ሳይገርመው የግመሎች ጉዳይ ነው እንዲያሳስበው አለ አይ ለግመሎች እኔ ናቸው ለቤቱ ባለቤት አለው ባለቤት ይጨነቅበታል በሉ ስጡት ብሎ ግመሎችን አሰጠው ግመሎችን ይዞ ሸወድ ያደረጋቸው ከዛ በኋላ እንግዲህ አለም ተረ كيف فعل ربك باصحاب الفيل መጣና እንዳልነበሩ አደረጋቸው ወሬ ነገር አንድ ሰው ብቻ ወሬ ነገር የመን ደርሶ ለመናገር የወጣ ሁሉ ህዝብ አልቆ ለመናገር እሱም ካወራ በኋላ እሱም ቀመሰ ይባላል እዛው ላይ እንዳለ ወደሙ ይሄን ያደረገው አላህ Subhanahu Wa Ta'ala ለመካ ካለው ክብርና ትልቅነት ነው ነው የሚለን መካ ላይ መጋደል ይሁን አልተፈቀደም ለነብያችን ብቻ ለተወሰነ ሰዓት የተፈቀደላቸው እሳቸው በሰላም ነው የገቡት እንደውም ያው ይፈቀድ እንጂ ያለ ጦርነት ነው የገቡት በአንድ በኩል ግን ኻሊድ ኢብኑ ወሊድ የሚመራውና ጦሩን በሱ በኩል ትንሽ የሆነች ግጭት ነበረች ይባላል የኻሊድን መግባት ያየ ሰው በጦርነት ተከፈተች መካ ይላል ሌላው በሰላም ነው ተከፈተች ይላል የነቢያችን የገቡት አገባብ ሲታይ በሰላም ነው ተቆጣጠሩ ነው ዞሮ ዞሮ እና የፊሉ ጉዳይ ቂሳው ረጅም ነው ይሄን ይመስላል ነው من قتل له قاتل عمدا فهو مخير بين القصاص او اخذ الدية ሌላው ቀላል ነው ቀጥሉ وعن الله بن زيد بن عاصم رضي الله عنه أن رسول الله صلى الله عليه وسلم قال إن إبراهيم حرم مكة ودعا لأهلها وإني حرمت المدينة كما حرم إبراهيم مكة وإني دعوت في صاعها ومدها بمثل بمثلي ما دعا إبراهيم لأهل مكة متفق عليه وعن عبد وعن عبد الله بن زيد وعن عبد الله بن زيد بن عاصم رضي الله عنه أن رسول الله صلى الله عليه وسلم قال የአላህ መልእክተኛ የሚቀጥለውን ተናግረዋል አለ አብዱላህ ኢብኑ ዘይድ ኢብኑ አሲም ኢነ ኢብራሂም አሉ ነብያችን ኢብራሂም ነብዩላህ ኢብራሂም ኢብራሂም الخليل حرم መከተ መካ የምትባለዋን ሀገር አስከብረዋታል حرم ማለት ማንም ሰው የፈለገው እንዳይሰራባት እርም አድርገዋል ከበሬታ አሰጥተዋታል ወደዓ لأهلها መካ ላይ ለሚኖሩም ሰዎች ለኗሪዋም ዱዓ አድርገዋል ስለዚህ ሰው ማለት በጥሩ ሰው የሚከተል ነው ከሌ እንዲህ ጥሩ ስራ ሰርቷል እኔም መስራት አለብኝ ይወጣ ደስ የሚል ነገር ነው ወተቢ ሚለተ ኢብራሂም ሐኒፋም ተብለዋል የኢብራሂም መንገድ ተከተል ተብለዋል ስለዚህ ወእኒ እኔም ቢሆን አሉ በአባቴ በመከተል حرمت መዲና አሉ መዲናን አስከብራ አስከብራታለሁ ወይም እርም አድርጋታለሁኝ ምንም ነገር እንዳይሰራበት መጥፎ ነገር ማለት ነው ከማ حرم ኢብራሂሙ ኢብራሂም እንዳስከበሩ ሁሉ መከተ መካ የምትባለውን ሀገር እንዳስከበሩ እኔም መዲናን አስከብራታለሁ አስከብራታለሁ አሉ ወደዓ لأهلها ለመዲና ኗሪዎች ምንድነው ወኢኒ እኔ دعوت ዱዓ አድርጋለሁ አሉ في صاعها በቁናዋ ቁና ታውቃላችሁ في صاعها በቁናዋ ومدها በመዳፏ ሁለቱም መስፈሪያ ነው መዳፍ ታውቃለህ በመዳፍ ፍኝ ማለት ነው ፍኝ ማለት ሷዕ ማለት መስፈሪያ ቁና ሲሆን ሙድ ማለት ደግሞ እፍኝ ነው ምን ያህል እፍኝ ነው ይባላል ቡና በሀገራችን እናቶቻችን በምንድን ነው የሚለኩት ፊንጃል ሳይመጣ በፊንጃል ሰፍሩ በ በኩባያ አረ የማሆን ነው ሌላ የሚሰፍሩበት ነገር የላቸው በእጃቸው የሚሰፍሩ ነገር አለ ምን ይባላል አረ ፋጋይላ ምን ነው ገጠር አደጋችሁ የከተማ ከሆነ ዋጋ የላችሁም አላየሃል በጃቸው እንዲቻጎጭ እየጨበቱ አንድ ወቄት ሁለት ወቄት ሶስት ወቄት የሚል ነገር አላቸው አላየሃል ሙድማት ማተስ ነው مد በሁለት እጅ ሊሆን ይችላል በአንድ እጅ ሊሆን ይችላል ያው መስፈሪያቃ ነው ቢሚስ ለማዳ አብ ኢብራሂሙ ለአህሊ መካ ኢብራሂም ለመካ ሰዎች ባደረጉት ዱዓ ሁለት እጥፍ ይላል ቢሚስ ላይ ነው بمثلي ማለት ሁለት እጥፍ ማለት ነው ማዳ በኢብራሂም ኢብራሂም ዱዓ ካደረጉት ለአህሊ መካ ለመካ ሰዎች ዱዓ ካደረጉት እጥፍ ዱዓ አድርገላቸው አሉ ለመዲና ሰዎች አሉ መዲና በጣም የሚገርማችሁ ኑሮ ሁሉ በጣም ደስ የሚል ነገር ነው ተመርቋል متفقون عليه ቡኻሪና ሙስሊም የዘገቡት ሐዲስ ነው መካ ሲባል ካዕባ እንዳይመስላችሁ መስጂዱ እንዳይመስላችሁ መካ ማለት ቀጠናው ነው ሰፊ ነው ክልሉ ነው መካ የሚባል አገር ነው እንዳለ ሰፊ ነው ከዛ መካከል ይሄ حرم የሚባለው ክልል የመስጊዱ ወቅፍ ነው ማን የወቀፈው ነብዩላህ ኢብራሂም ናቸው መዲና ላይም ከዚህ ተራራ እስከዚህ ተራራ ድረስ እርማ አድርጌያለሁኝ ወቅፌዋለሁ ማንም ሊቆጣጠረው አይችልም የመስጊዱ ነው በመዲና መስጊድ ስም ነው ብለዋል ያው የሚሰራበት ፎቅ ተውሲያ የሚባለው ሁሉ አጠቃላይ ወቅፍ ነው የመስጊዱ ነው ያው ባዶ እስከሆነ ድረስ ሰው ይኖርበታል መስጊዱ ካስፈልገው እየሰፋ ይቀጥላል ማለት ነው የማንም አይደለም ሌላ ቦታ ላይ እዚህ የሚቀጥለው ሀርዝ የሚቀጥለው ሀርዝ እንቅራውና እዛ ላይ ያለው መሰለኝ وعن علي بن أبي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم المدينة حرام ما بين عير إلى ثور رواه مسلم طيب وعن علي بن أبي طالب كعلي بن أبي طالب كارتن خليفة تزجب تورى رضي الله عنه قال قال رسول الله صلى الله عليه وسلم የአላህ መልእክተኛ አሉ አልመዲነቱ መዲና የምትባልች መዲና የመዲናዋ መዲና ማለት ነው ሐራሙን ሐራም ነች ተከበረች ነች እርም ሆነች ነች ማ በይነ አይሪን አይር በሚባል ከሚባለው ተራራና ኢላ ሰውሪን ጀበሎ ሰውር የሚባለው መካከል ያለው ከአይርና ከሰውር መካከል ያለችው መዲና ያው ወቅፍ የተከበረች ነች ማንም እንዳይዳፈራት ማለት አይር ማለት ጀበሉን አስወድ ይላል ጠቆር ያለ ተራራ ነው ቢሁምረት ሙስተጢል ረዘም ያለ من الشرق الى الغرب ከምስራቅ ወደ ምዕራብ የሚሄድ ተራራ ነው የሚለው መዲና ላይ ሙስተጢል ረጅም ማለት ነው ከሸርቅ ወደ غرب የሚሄድ ነው ከምስራቅ ወደ ምዕራብ የሚሄድ ነው በአንድ በኩል ማለት ነው يشرف على المدينه المنوره من الجنوب ለመዲና ደግሞ ካየነው ከደቡብ በኩል ነው ለመዲና ከደቡብ በኩል ነው መዲና ማለት የመዲና ደቡቡ ለኛ ለኢትዮጵያ ደግሞ ሰሜን ነው የሚሆነው طيب وبسفحه الشمالي وادي العقيق በዛው አቅጣጫ ደግሞ ዋዲ العقيق የሚባል አለን የሚለው الذي فيه بئر عروه بن الزبير የዑርዋ بن الزبير ጉድጓድ ውሃ የምትገኝበት ولا تزال مشهوره الى الان እስካሁን ድረስ የጉድጓዱ የዑርዋ بن الزبير ጉድጓድ ትታወቃለች ነው የሚለው ሳውር የሚለው ደግሞ ዙሪያ ክብ የሆነ አነስ ያለ ተራራ ነው ለመዲና በስከ ሰሜን በኩል የሚገኝ ነው ቦታው የት ነው خلف جبل احد ነው የሚገኘው ያለ ነው ከኡሁድ ተራራ ጀርባ اذا اتجه الانسان من المدينه الى المطار ከመዲና ወደ አየር ማረፊያው ሰው ሲዞር ይሄ ተራራ ይገኛል ይሄ ሰውር የሚሉት ከኡሁድ ጀርባ وهذا جبل احد ልክ ከመዲና ወደ መጧር በሚሄደው መንገድ ስንዞር ጀበል ኡሁድን ስንግጣጭ በስከ በስተግራችን በኩል የምናየው ተራራ ምን ይባላል ثور ይባላል ولكون جبل ثور المدينه غير معروف ولا مشهور والمشهور هو جبل الثور بمكه المكرمه جبل ثور የሚባል መካም አለ የሚታወቀው የመካው ነው የመዲናው ብዙም አይታወቅም በዚህ ጀበሉ ثور በመባል فإن كثير من الكاتبين اخطأوا ይላል አንዳንድ ታሪክ ጸሐፊዎች ጀበሉ ثور ስላቸው መዲና ላይ ያለው መካ እያደረጉ ታሪኩ ይጽፋሉ ማለት ነው እስከ መካ ድረስ ይሰፋል እያሉ የጻፉ አሉ ተሳስተዋል እያለ ነው መዲና ላይ ጀበሉ ثور የሚባል ነገር የለም ስለዚህ እስከ መካ ማለት ነው ብለው ጽፈዋል ግን ይሄ ትክክል አይደለም ወለ ሐቁ አንሁ موجود معروف ዓለም ይታወቃልም መዲና ውስጥ ጀበሉ ሰውር የሚባል አለ ስለዚህ ከአይርና ከሰውር መካከል ያለው ማዛው መዲና ሁለቱ መዲና ተራራ ያለው ነው ሐረታን በመባልም ይታወቃል ስለዚህ መካን ነብዩ ኢብራሂም እርም ሲያደጉና ሲከልሉ ሲቀጠናውን ሲከልሉ ነብዩ ነብያችን አለይሂ ሰላቱ ሰላም መዲና ላይ ከልለዋል ሁለቱም ቦታ ላይ አሁን ክርስቲያን አይገባም ሙስሊም ያላደለ ሰው በዚህ መግባት አይችልም ተብሎ ተጽፎበት እናገኛለን መካ ላይ ክርስቲያን መግባት የለበትም የሚለው በቁርአን የተነገረው ምን خلاف የለው የመዲናው ግን ነብዩላህ ኢብራሂም እርም እንዲያደረጉ እርም አድርጋለሁ ብለዋልና حرام ነው ሁለቱም ሁለቱም حرام እስከሆነ ድረስ ክርስቲያን መግባት አይፈቀድም ብለው ያ ዑለሞች ናቸው በትንታኔ ያስቀምጥ እንጂ ነስ የሆነ ክርስቲያን እንዳይገባ መዲና የሚል ነገር የለን ስለዚህ አሁን አሁን በመጣው ፖለቲካ ገራገራ እያደረጉ አመጣውታል መዲና ላይ ችግር የለውም አጀምረዋል አላየህም ይፈቀዱ አልፈቀዱ ያው በቂ የሆነ ሶሪ የሆነ ማስረጃ እስከሌለን ድረስ ለከበሬታው ቢከለከሉ ጥሩ ነው ግን የሚከለከል ነገር ደግሞ የለም ነው